وبركاته باب النفقات إن شاء الله ዛሬ እንጨርሳለን ባቡ النفقات ስለ ቀለብ እንመለከታለን ስለ ቀለቦች ጀምዑ ነፈቀቲን ነፈቃት اسم من الانفاق وهو ما يبذله الرجل አንድ ሰው የሚሰጠው ነው من النقود والطعام والكسوة وغيرها ምግብን የመሰለ ልብስን የመሰለ እንዲሁም ሰንቲም ወጪ ለቤተሰቦቹ ለሚስት የሚያወጣውን ወጪ ለአባት ለእናቱ ለልጆቹ የሚያደርገውን ወጪ እንመለከታለን ነፈቃት ማለት ቀለቦች ማለት ነው የቀለብ ሁኔታ أن عائشة رضي الله تعالى عنها قالت عائشة رضي الله تعالى عنها قالت من تلالك دخلت هند دخلت هند بنت عتبة هند بنت عتبة جباتي امرأة أبي سفيان يا أبو سفيان مسنا هند بنت عتبة يمتبانا هند بنت عتبة هند بنت عتبة ابن ربيعة ابن عبد الشمس ናት አስለመት አመል ፈትህ في مكة مكة ላይ በስምንተኛው ዓመት እንትን ነው የሰለመችው بعد اسلام زوجها ابي لها ابي سفيان ابو سفيان እስላምን ከተቀበለ በኋላ ነው እስላምን የተቀበለችው ቁቲለ አቡሃ ዑትባ ዑትባ ተገደለ ወአሙሃ ሸይባ አጎቷም ሸይባ ወአኹሃ አልወሊድ ልጇ ወሊድ የውመ በድርን የበድር ዘመቻ ጊዜ ሶስቱም በተመሳሳይ ሰዓት ነው የተገደሉ ማን ባል ዑትባ ሸይባና ወሊድ ብን ዑትባ ማለት ነው ወንድሟ እነዚህ ሶስቱ በድር ላይ ለሙባረዛ በወረዱበት ጊዜ ነው የተገደሉት ፈሸቀ አለይሃ ዛሊክ እነዚህ ሶስት ሀዘን ውስጧ ስለተፈጠረባት በጣም በጣም ልቧ ተነክቶ ነበር ህንድ ቢንቱ ዑትባ ማለት ነው ዑትባ ተገደለ አጎቷ ሸይባ ተገደለ ወንድሟ ወሊድ ብን ዑትባ ተገደለ እሷ ህንድ ቢንቱ ዑትባ ትባላለች እነዚህ ሶስቱ ሰዎች ሲገደሉባት አባቷ አጎቷ ወንድሟ ከአንድ ቤት ውስጥ ሁሉ ሀዘን ፈሸካ አለይሃ ዛሊክ በጣም ችግር ፈጠረባት ውስጧ ፈለማ ፈለማ ቁቲለ ሐምዛ ሐምዛ በተገደለ ጊዜ ሸቀት በጥነሁ የሐምዛን ልብ ሰነጠቀችና ወመደገት ከቢደሁ ጉበቱን አኘከችው ثم لفظتها ከዛ ጣለችው አኘከችና توفيت في المحرم سنة በአስራ አራተኛው ዓመተ ሂጅራን የሞተችው وقيل غير ذلك ሌላም ተብሏል ሂንድ ቢንቱ ዑትባ امرأة አቢ ሱፊያን የአቡ ሱፊያን ሚስት ናት አቡ ሱፊያን ሰኽር ብኑ ሐርብ ይባላል ስሙ ሰኽር ብኑ ሐርብ ይባላል ስሙ መጠሪያ ቅጽል ስሙ የሚታወቅበት አቢ ሱፊያን በመባል እና ሐሚሉ ሊዋኢል ኩፋር የከሃዲያኖች ባንዲራ ያዥ ነበር። ወቃኢድሁም መሪያቸውም ነበር። ፊ ሙሐረበት ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩን ጦር በከፈቱባቸው ጊዜ በነቢዩ ላይ አስለመ የውመል ፈትህ መካ የተከፈተ ጊዜ ነው እስላምን የተቀበለው። ሒነ ዘሐበል አባስ ለነቢ ሰለላሁ ዐለይሂ ወሰለም አባስ ወደ ነቢዩ ሄደና ቀብለ ድኹሊሂ መካ ነቢዩ መካ ከመግባታቸው በፊት አባስ ቀድሞ ሄደና ነቢዩ ጋር ثم ምን አደረገው አቢ ሶፊያን እስላምን ከተቀበለ እሱ ቤት የገባችሁ ሁሉ ሐረም የገባችሁ ሰላም ታገኛላችሁ። አቡ ሶፊያን ቤት የገባችሁ ሰላም ታገኛላችሁ። ይህን ዋስትና ስጡት። አቡ ሶፊያን ስልጣን በጣም ይወዳልና አሏቸው። አባስ ማለት ነው። ነብዩ አለይሂ ሰላቱ ወሰላም መን ደኸለ ፊ አቢ ሱፊያን ፊ በይት አቢ ሱፊያን ፈሁ አሚን ወመን ደኸለ ፊ በይት ላህ አልሐረም ፈሁ አሚን የሚለውን አዋጅ ተናገሩ ነብዩ አለይሂ ሰላቱ ወሰላም። የዛን ጊዜ አባ ሱፊያን ቤት የገባ ምንም ነገር አያጋጥመው ነበር እና የእሱ ሚስት ናት ሂንድ ቢንቱ ዑትባ የምትባል ወደ አህካማችን ስንመጣ دخلت هند بنت عتبة ገባች امرأة أبي سفيان የአቡ ሱፊያን ሚስት ናት على رسول الله صلى الله عليه وسلم ነብዩ ቤት ገባችና فقالت እንዲህ አለች يا رسول الله የአላህ መላእክተኛ ተኛሁ ያለቻቸው እና አባ ሶፊያን አባ ሶፊያን ረጁሉን ሸሒሑን በጣም ስስታም ሰው ረጁሉን ሸሒህ በጣም ስስታም ሰው لا يعطيه من النفقة ቀለብ አይሰጠኝም ማየክፊኒ የሚበቃኝን ለኔና ለልጆቼ ወጪ የማደርገውን የሚበቃኝን ወጪ አይሸፍንልኝም አይሰጠኝም ማየክፊኒ ለኔ የሚበቃኝ ወይክፊ በንየ ለልጆቼ የሚበቃ አይሰጠኝም إلا ما أخذت من مالي كجنزب وسجنجي لما أخذت من مالي كسو نبرت وسنجد بغير علمه أيوك زنجت وسجد أمرك تنجد والبلزابك جنزب عيستهن على الشجر فهل علي في ذلك من جناح وانجل اللبن سبنا يقوم لك بمنفده هل علي في ذلك من جناح وانجل اللبن من جناح فقال نبي يندهل خذي وسجي تقريلا من مالي ከባልሽ ንብረት ውሰጂ ቢልማዕሩፍ የታወቀውን ያክል ያለማባከን ማየክሲኪ ለአንቺም የሚበቃሽን ወየክሲ በኒኪ ለልጆችሽም የሚበቃ ውሰጂ ችግር የለም ጣጣ የለውም አሏል ነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ አለኝ ነው ከዚህ የምንረዳው ምንድነው ሚስቶች ወይንም ቤተሰብ እናትም ልትሆን ትችላለች ንብረት ሲወስዱ የሚበቃ ለእነሱና ቤት ውስጥ ላለ ወጪ መሸፈኛ ሲወስዱ ምንም ችግር የለም ያለማባከን ብቻ መሆን አለበት ለራሳቸው ጥቅምና ለሌላ ለቤተሰብ ወደ ውጭ ወደ ሌላ አካል ለመስጠት ካልሆነ ችግር የለም ማለት ነው ከዚህ እንወስዳለን ሚስቶች እንደዚህ ሊወስዱ وعن طارق المحاربي كطارق المحاربي قال قدمنا المدينة مدينة جبان فإذا رسول الله صلى الله عليه وسلم الزاف النجبة نبي عليه الصلاة والسلام قائم على المنبر المنبر لا يقوم وعده يخطب الناس لسوت خطبة يادرقوا نفر ويقول اندي سيلو جبان نبي عليه الصلاة والسلام سند مالك طارق ابن عبد الله المحاربي صحابي ነው له حادث ብዙ ሐዲሶች ተረጋግጦለታል نسبته الى المحاربي ابن حفصة قبيلة لبني غطفان የጎሳው ስም ነው طارق المحاربي ማለት መሐሪብ የምትባል ጎሳ አለች የገጦፋን የትልቁ ጎሳ የሱ ዘር ናት ቀዲምን መዲና መዲና ገባን فإذا مدينة النقبة رسول الله صلى الله عليه وسلم قائل وليه عليه الصلاة والسلام قم على المنبر منبر له يخطب الناس اللي سويت خطبة إياد الرجو آه، نبأ ويقول انبه له النبي عليه الصلاة والسلام يد المعطي العليا يد المعطي يسدي يسجد العليا يبلاي الجنات الحلقة حلقة الجنات اللي لابوتا تنقل تنقل الله على يد يعني العليا خير من الذي يشوف العدل وعلى يلا إني أتود كفاش إني أتود في كذا الكلام اللي قاله من مالتنا على يد العليا هي المنفقة واليد السفلى هي السائلة لما ينون تتقطع يجي مالتنا يبقى تحشي يبقى تحشي نوت مالتنا فالذي نبي عليه الصلاة والسلام عندك دون بس يد المعطي يتحشي العليا يلا إني أتود في مالت السوانات وبدأ جمر ቢመን ተዑል ቀለቡ በሚወጅብህ አካል ጀነት ምን ስትሰጥ ቀለብ ስትሰጥ ማለት ነው። ወጪ ስታወጣ ወብተእ ቢመን ተዑል መጀመሪያ ቀለብ በሚወጅብህ እቤት ውስጥ ያለውን ዝጋ። መጀመሪያ ለራስ ከዛ ለሚስትህ፣ ከዛ ለእናት ለልጆች፣ ለአባት፣ ለወንድም እያለ ይቀጥላል ማለት ነው። ወብተእ ቢመን ተዑል መጀመሪያ ቀለብ በሚወጅብህ ጀምር። ከዛም በኋላ ውጭም ላይ ለተለያዩ ለመሳኪኖችና ለፉቀራዎች ለደካሞች ልትሰጥ ትችላለህ። ورد بمن تقول كلب من يوجد به جمة أمك انات وأباك عباته وأختك أهتك وأخاك وندمه ثم أدناك فأدناك كذا قتلوا كذا قتلوا يعلوا لذا هذا ذلك كلبون وشت التشار فنالي نبي عليه الصلاة والسلام مجمع رامان من قدمه أنا دي أنت بمن تعول يملون أنت لما غرارك ቀለብ በሚወዝብህ ጀምር ማለት እናት፣ አባት፣ እህት፣ ወንድም ከዛ ثم አድና ፈአድና ከዛ ቀረብ ያለው ከዛ ቀረብ ያለው ከዛ ቀረብ ያለው ማለት ይከተላል። በዚህ መልክ ቀለብ አወጃጀቡ እንደዚህ ነው። ቅደም ተከተሉን አልተነገረንም። ወላኪን እነዚህ ቀለብ እንደሚወዝብብን ለማሳወቅ ነው። እናት አባት ወንድምና እህት ራሳቸውን ከቻሉ አይወጁ፣ ምንም ከሌላቸው ግን ይወጅብናል። መሳኪኖችና ምንም ከሌላቸው ማለት ነው። ወንድሞችን ቀለም መቀለብ ثم አድናከ ፈአድና ከዛ ቀጥሎ ያለው ከዛ ቀጥሎ ያለው ይላሉ ነብዩ አለይሂ ሰላቱ ወሰለም አይልዘምሁም ቢልኢንሳፍ ወአጢህም ማለት አድናከ አድናከ ማለት አይ አቀረበከ ፈአቀረበክ ቅርብ የሆነው ከዛ ቀረብ ያለው ከዛ ቀረብ ያለው እያለ ይቀጥላል ማለት ነው። ወንድም እያለ የወንድም ልጅ ወንድም ከዛ ወንድም ልጅ አጎት የአጎት ልጅ እያለ ይቀጥላል ማለት ነው ቀለም መውጀብ ምንም ነገር ከሌላቸው ማለት ነው وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم አቡ ሁረይራ ረዲየላሁ ተዓላ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል ሊልመምሉኪ ለተመላኪ ለባሪያ ማለት ነው ጧዓሙ ቀለቡም ይወስዳል ወኪስወቱ ልብሱም ይወስዳል ወላ ዩከለፉ ሚን አልዓመል ከስራም አይገደድም ኢላ ማይወጢቅ የሚችለው እንጂ የሚችለውን እንጂ ስራ ምን ጫና እንዳታደርጉበት እያሉ ነው ነብዩ አለይሂ ሰላቱ ሰላም በባሪያ ላይ ራሱ ፈኢን ፈኢን አመርቱሙ ካዘዛችሁት ፈአዒኑ እገዙት ብለዋል። የሆነ ነገር የማይችለው ስራ ካዘዛችሁት እናንተም እገዙት። እዚህ ባሪያ የሰው ልጅ ነው። የሰው ልጅ ላይ ደግሞ ከአቅሙ በላይ ጫና መደረግ የለበትም። ነብዩ አለይሂ ሰላቱ ሰላም እንዳሉት ማለት ነው ለልመምሉኪ ለባሪያ ጧሙ ምግቡ ይወስዳል ወኪስወቱ ልብሱም እንደዚሁ ወላ ይከለፉ ምን العمل ከስራ ይታዘዛል ኢላ ማ ይطيق የሚችለው እንጂ መታዘዝ የለበትም ማለት ነብዩ አለይሂ ሰላቱ ወሰለም ስለዚህ የባሪያም ቀለብ አለበት ማለት ነው አንድ ሐላፊ ሰይድ የባሪያው ቀለብ ይወጅበታል የባሪያው ብቻ አይደለም የሚስቱ የእናቱ የአባቱ የልጆቹ የወንድም የእህቶቹ ፈአድናክ ስማ አድናክ ብለው እንዳዘዙት ሁሉ እንስሶችንም ራሱ ይወጅበታል ቤት ውስጥ ድመት የሚያረባ ከሆነ ድመት ካለ በጎች ካሉ ስንት ካሉ ለነዛ ራሱ ወጪ መሸፈን ምን አለበት? ዋጅብ ነው። ዋጅብ ነው። ዋጅብ ነው። ቀለም ማለት ነው። የሰው ልጅ ማቀረብ ከሆነ وانا ሐኪም ابن معاويه القشيري عن أبي رضي الله تعالى عنه قال قلت يا رسول الله يا الله ملاكتنيا هو يالقص ما حق زوجة أحدنا عليه ما حق زوجة أحدنا عليه ያንዳችን ሚስት በአንዳችን ላይ ምን ያክል ሐቅ አላት ብሎ ጠየቃቸው ማሐቁ መብቱ ምንድን ነው ዘውጀቱ አሐድና ያንዳችን ሚስት አለይ በሱ ላይ ያለበት ዋጅብ ምንድን ነው በሚስት ለሚስት ያለበት ዋጅብ ምንድን ነው ተብለው ተጠየቁ ነብዩ አለይሂ ሰላቱ ወሰለም ቃል እንዲህ አሉ አንተ ዱዒመሃ ኢዛ ጡዒመ አንተ ስትመገብ ልትመግባት ነው አሉ። የሚወጅብ ይሄ ነው። ወተክሱሃ ልታለብሳት የዘክተሰይፈ ስትለብስ ስትገዛ ለራስ ለእሷ ልትገዛላት አሉ። ይሄ ግድ ነው። ልብሳቸውን ማሟላትና ቀለባቸውን ማሟላት ወላ ተብሪ በልወጅሃ ፊትንም እንዳትመታ መግረፎን ያው አላህ Subhanahu Wa Ta'ala በቁርአኑ ፈቅዷል። ግን ወላ ተድሪ ብል ፊትን እንዳትመታ ሰውነትን የሚያቆስልና መጥፎ ጉዳት አለበት ቦታ ላይ እንዳትመታ አሉ ነብዩ አለይሂ ሰላቱ ወሰላም። ወላ ተቀብህ ምን ማለት ነበር? ቀጥተናል ይሄን ወላ ተቀብህ አስቀያሚ ንግግር አትናገር፣ ሞራል የሚጎዳ ስሜትን የሚነካ ነገር እንዳትናገር አሉ። ولا تكذب አስጸያፊ ቃል እንዳትናገራት አሉ ነብዩ አለይሂ ሰላቱ ወሰላም الحديث حديث ይቀጥላል وتقدم في عشرة النساء ሴቶች ጋር መተዳደር እንዳለብን ወይንም ደግሞ ሴቶች ጋር እንደተነተዳደር የሚለው ባብ አልፏል ይሄ ሐዲስ እዛ ላይ ታይታላችሁ وعن جابر رضي الله تعالى عنه عن النبي صلى الله عليه وسلم في حادث الحج بطوله في حديث الحج حج ላይ ያለፈ ሐዲስ ነው ቢጦሌ ረጅም ሐዲስ አልፏል قال في ذكر النساء ስለ ሴቶች እየተናገሩ ነብዩ እንዳሉ ወለሁነ ለሴቶች አለይኩም በእናንተ በወንዶች ላይ ሪዝቁሁነ ሲሳያቸው የግድ ነው ወኪስወቱሁነ ልብሳቸውንም መሸፈን አለባቸው ቢልማዕሩፍ በታወቀና በማይባክን መልኩ ሲሉ ነብዩ አለይሂ ሰላቱ ወሰላም አስተምረዋል ለሁነ ወለሁነ አለይኩም ምን ማለት ነው በእናንተ ላይ አለባችሁ ምን ሪዝቁሁነ ሲሳያቸውን መሸፈን ወኪሶቱሁነ ልብሳቸውን መቻል መግዛት ማለት ነው ቢልማዕሩፍ በሸሪዓ በሚታዘዘው መልኩ ማለት ነው አንድ ሰው የሀብታም ካልገዛህ ይላል እንደ አካባቢው እንደ ባል ሁኔታ ነው የሚታየው አንድ ሰው ለሚስቱ ማውጣት ያለበት ወጪ ውድ ነገር ላይ ገዛ ይችላል ከልብስም ይሁን ከቀለብም ይሁን እሱ በሚችለው መልኩ ነው የሚታየው የሚታየው ማለት ነው وعن عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاكتين እንዲህ ይላሉ ከፋ ቢልመርእ ኢስመን ከፋ ቢልመርእ ለሰውዬ በቂ ነው ኢስመን ከወንጀል በኩል በቂው ነው አይضيع من يقول የሚቀልበውን አካል ጭንቀት ወይንም ደግሞ ጥበት ከፈጠረ ለአንድ ሰው በቂው ነው ከማዕሲያ በኩል ሌላ ወንጀል ባይሰራ እጅግ አደገኛ ወንጀል ነው ማለት ነው ከፋ ቢልመርኢ ለሰውዬ በቂ ነው። እስመን ከወንጀል በኩል በቂው ነው። ምን ማድረጉ አዩበይዓ ጥበትና ጭንቀት መፍጠሩ በማል ላይ መየቁት ለሚቀልበው አካል ማለት ነው። በእነሱ ላይ የሚያጨናንቃቸውና ቀልባቸውን ቶሎ ቶሎ የማይሰጥ ከሆነ ይህ አደገኛ ነው ሲሉ ነብዩ አለይሂ ሰላቱ ወሰላም ለአንድ ሰው በቂ ወንጀል እንደሆነ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ይነግሩናል። أين يجعله ويعطيه رزقه والموصل مفعول تقلتنا طيب يا شيخ القراءة الذي سيادنا طيب ካለው ከኢስራፍ ውጭ መሆን የለበት ማለት በሚችለው ነብዩ አለይሂ ሰላቱ ወሰላም اذا انعم على عبده نعمه አላህ ለባሪያው የሆነ ጸጋ በሰጠ ጊዜ ምን ይፈልጋል? ይሕቡ አየራ አሰረ ኒዕመቲ የጸጋውን ምልክት አንድ በሰጠው አካል ላይ ማየት ይፈልጋል። አላህ ማየት ይፈልጋል። አንተ ውለታ ከዋለልህ ሀብታም ካደረገ ጥሩ ነገር ታደርግለታለህ። ባይሆን ምን መኖር የለበትም ኩራት መኖር የለበትም። ያ ነገር ብቻ እንዳይመጣ እንጂ ጥሩ ጥሩ ነገር፣ ጥሩ መመገብ፣ ጥሩ መልበስ ክልክል ነው ማለት አይደለም። ክልክል አይደለም። ሙባህ ነገር ነው። እንደውም አፈረ ኒዕመቲሂ አላህ ለአላህ ምስጋና ማለት አንድ ሰው ያገኘውን ነገር እራሱ ላይ ቢያንጸባርቀው ችግር የለም። ይህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ይተናገሩ። አይሆን እስራፍ ውስጥ መገባት እስራፍ የማይችለው ነው። እስራፍ የማይችል ይበቃለታል። ደግሞ ከሁሉም ምን ሊያደርግ ይሻላል? ድሆች ጾማቸውን የሚያድሩ ድሆች ካሉ ውድ ነገር ከሚለብስ ይልቅ ምን ማድረግ አለበት? ለድሆች የተወሰነ ነገር ማካፈል አለበት። ታዲያ ይሄ ነው መጀመሪያ የሚመከረው። መጀመሪያ የሚመከረው እና ክልክል ነው ማለት አይደለም። ችግር የለም። وعن حاكم بن معاوية وعن عبد الله بن عمر ቀረ وعن جابر يرفعه ከጃቢር የተዘገበ ሐዲስ ነው መርፉዕ አድርጎታል ሐዲስ ሐዲስ መርፉዕ ማለት ምን ማለት ነው ነብዩ አለይሂ ሰላቱ ወሰላም ዘንድ የደረሰ ሐዲስ መውቁፍ ማለት ሐብይ ላይ የቀረ ሐባ ላይ የቀረ وعن جابر يرفعه كجابر يتزجب حديث ነው ሐዲሱን መርፉዕ አድርጎ ሲናገረው ሱልሃኒል ስለ ነፍሰ ጡር ወይንም ስለ እርጉዝ ሴት አልሙተወፋ عنها ዘውጁሃ ባሏ የሞተች እርጉዝ ሴት ስለ እሷ ሁክም ሲናገር ጃቢር ሐዲሱን ነብዩ ጋር አድርሶታል ቃል ነብዩ እንዲህ ብለዋል ላ ነፈቀተ ለሃ ቀለብ የላትም ብለዋል እያለ ነው ሐዲሱን መርፉዕ አድርጎታል እሱ ነው የተናገረው يرفعه بالوالد عن النبي يقول بلو اندزجبون هم يكوتروا مالكم يرفعه كتب على والحديث دليل على أدم على الحامل المتوفى عنها زوجها فأما إذا لم تكن حاملا فبالطريق الأولى وإذا سقطت نفقتها لما شرعنا من حيث الميراث ምን ማለታቸው ነው? ነብዩ አለይሂ ሰላቱ ወሰላም ጃብር ነው አይደል ተናገረው። ጃቢር ሲናገረው ምን አድርጎታል? ሐዲሱ መርፉዕነት ደረጃ አድርጎታል። የርፈዑ መርፉዕ አድርጎ ከነብዩ እንደያዘው አድርጎ ነው የተናገረው። ሐዲሱ መርፉዕ ነው። ፊል ሐሚል ስለ ነፍሰ ጡር አና ዘውጇ ባሏ የሞተባት ሴት ቃል ላ ነፈቀተ ቀለብ የላትም ብለዋል ነብዩ አለይሂ ሰላቱ ወሰላም እያለ ነው ጃቢር ቀለብ የላትም ባሏ የሞተባት ሴት እርጉዝ ከሆነች ቀለብ የለባትም። እርጉዝ ካልሆነች አዳሚን እንዳግል አውላ ይበልጥ ይታወቃል። ለምን ቀለብ የላትም? ለአንሃ ተሪቱ ምን ማለት ውርስ ይደርሳታልና ነው። ውርስ መድረሱ ስለማይቀር በልጁ ራሱ ታገኛለች አይደል? ይገኛል በልጁ ልጅ እንትን ጽንስ ይወርሳል ብለህ አለ ከኋላ ስንቀር እንደውም በምን ይቀመጥለታል የተባለው እ በወንድ ሂሳብ ነው ይቀመጥለታል የተባለው ራሱ እና ስለዚህ ሌላ ራሱን ቀለብ ይወጅዛል። ሰውየው ሞቷል የለም ያለ ገንዘቡ ታሪካው ደግሞ ለወራሽ ይከፋፈላል። በማለጊያው ይወጣል እንቀለባ ይወጣል ባሏ ይሞተባት ባሏ ይሞተባት ከሆነ ማለት ነው። ምንም ከልጁ ላይ ምንም ነገር ከሌለ አዋ የሱም እኮ ነፍስ አደጋ ውስጥ ይገባል። እና አልበይሐቂ ዘግበውታል ወሪጃሉ ፊቃት ሰዎቹ ታማኞች ናቸው ላኪን ቃል አልመሕፉዝ ወቅፉ ሐዲሱ መሕፉዙና ከዑለማዎች የተያዘውና የተነቀለው ግን ሐዲሱ መውቁፍ ነው ነብዩ ጋር አልደረሰም እያሉ ነው ወተበተ ነፍዩ ነፈቃ ፊ ሐዲስ ፋጢማ ቢንት ቀይስ وثبت نفي النفقة نفقة قلب እንደሌለ في حديث فاطمة بنت قيس فاطمة بنت قيس حديث ላይ ተመልክተናል كما تقدم رواه مسلم مسلم የዘገበው ሐዲስ ከኋላ ምን ነበር እዛ ቦታ ላይ ያየነው እ ምን ነበር ያየነው? አፍሩ لا تكونوا مشغولين بأي شيء ምንም መሽغولات ነው ትካላ በምንም አይነት መልኩ ለአቤኑ ለኩ እሺ ሰማሽኝ ያለች በምንም አይነት ነገር መሽغول እንዳትሆኑ ላ ተኩኑ እሺ በምንም አይነት መልኩ ቀራን ቅራት እናቆማለን ዛሬ እንጨርሳለን መንሃጅ ወይ ነገ አልቀር ወይ ምንም ነገር በምንም አይነት መልኩ መሽሁል እንድትሆኑ አይፈልግም። ወደ ችከላ ካሁን በኋላ ችከላ ደርሷል። ምንንም አታዳምጥ። ተባባናል ታዲ ወሲ وثبت في النفقة في حديث فاطمة بنت قيس فاطمة بنت قيس حديث لا أصلفنا الكوالا فاطمة بنت قيس حديث لا من نبر يمينه من نبر يمينه المطلقة المتو... المرأة المتوفى عنها زوجها نو من نبر خوش كزي تفتايتي من اللي نبر ላ ነፈቀተ ለሃ ቀለብ የለም የምንለው ላይ ተመልክተናል እዛ ላይ ባሏም የሞተባት እንደዚህ ነው። ቀለብ አይወጅብ በማን ላይ ይወጅባል? አይወጅብም ማለት ነው። እሷን ቀለብ ማውጣት ሀታ ለሐሚል ነፍሰ ጡር እርጉዝ ለሆነች እንኳን ሴት የለም። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል አልየዱል ዑልያ የላይኛይቱ ኸይሩን በላጭ ናት ምን ለየዱ ሱፍላ ከታችኛይቱ ወየብደኡ አሐዱኩም አንዳችሁ መጀመር አለበት ቢመይዑል ቀለብ በሚወጅብበት መጀመር አለበት ቢመይዑል ቀለብ በሚወጅብበት አካል መጀመር አለበት ማንኛውንም ነገር ማለት ነው ማንኛውንም ነገር ቀለብ በሚወጅብበት አካል ነው መጀመሪያ ያለበት አልየዱ ልዑልያ የላይኛይቱ እጅ የምትባለው የትኛይቱ እጅ ናት? አልየዱ አልሙንፊቀቱ ወጪ የምታደርግ እጅ ማለት ነው። ኸይሩ ምን አልየዱ ሱፍላ ከታችኛይቱ እጅ ትበልጣለች ከተቀባዩ ሌሎች ሰለፎች ምን ብለው ይፈስራሉ ነበር ያውቃል። አንዳንድ ሰዎች እንደዚህ እየተረዱ ነበር። ወላኪን ሐዲሱ ዋضح ስለሆነ ነብዩም በሐዲሳቸው ስለፈሰሩት አንሄድም እንጂ ያሉት ነበር ምን የደል ዑልያ ማለት አላህ Subhanahu Wa Ta'ala በሐዲስ القدس የተናገረው አለ አኹዙ ሰደቀቲ ቢየዲ المساكين በሚስኪኖች እጅ ሰደቃዬን ወስዳለሁ ብሏል ስለዚህ ምን ያደርጉ ነበር መስጠት ሳይሆን አንሳ ነበር የሚሉት የታችኛይቱ የላይኛይቱ እጅ ማለት ማን ማለት ነው የሚስኪኖች ኸይሩ ምን ለቤት ሱፍላ ከታችኛ እጅ ትበልጣለች ማለት ከየትኛዋ ከምትሰጠው እጅ አንሳ ካሉ ማለት ነው ይሄው አንሳ ይሉሻል ለምን አላህ ሰደቃዬን በሚስኪኖች እጅ አነሳለሁ እወስዳለሁ ስላለ አሀ እንደዚህ ማድረግ የለብንም በሚስኪኖች አማካኝነት ማን እየወሰደ ስላለ እንደዛ ብለው ተተረጎመ ነበር ولكن الحادث واضح ነብዩ አለይሂ ሰላቱ ወሰለም ፈሰረ هذه الكلمه ቢተፍሲር በራሳቸው ፈሰሩታል። አልየዱል ዑልያ የላይኛይቱ እጅ ማለት የዱል ሙንፊቀቱ ወጭ የምታደርገው ማለት ነው። የዱል ሱፍላ ማለት ደግሞ የትኛይቱ እጅ ናት? አልየዱ አሳኢላ ለማኝቱ ወይም ተቀባይቱ እጅ ማለት ነው። አልየዱል ዑልያ የላይኛይቱ ኸይሩን ትሻላለች። ምን ለዲስ ሱፍላ ከታችኛይቱ ትበልጣለች። ወየብድ አሐዱኩም አንዳችሁ ይጀምር ቢመያዑል ወጪ በሚያወጣው ቀለብ በሚወጅበት ይጀምር። መጀመሪያ ለውጭ ሰደቃ ከመስጠት ይልቅ መጀመሪያ እቤት ውስጥ ነው መቻል ያለበት። እቤት ያሉትን ካዳረሰ በኋላ ነው ወደ ውጭ መዘርጋት ያለበት ማለት ነው። ተቁሉል መርአ ሴት እያለች አጥዕምኒ መግበኝ፣ አው ጠልቅኒ ወይ ፍታኝ ማለት ትችላለች። ተቁሉ አጥዕምኒ መግበኝ ወጪን ቻለ አው ጠልቅኒ ወይ ፍታኝ ራሁ ዳረ ቁጥንዩ ወኢስናዱ ሐሰን ሐዲሱ ሐሰን ነው ዳረ ቁጥን ዘግበውታል ይሄ ይብራራልና ይመጣ وعن سعيد بن المسيب في الرجل لا يجد ما ينفق على أهله سعد بن المسيب የሚባሉት ምን ይላሉ في الرجل لا يجد ما ينفق على أهله ለሚስቱ ወጪ መሸፈን የማይችልና ያጣ አካል አሉ قال አንድ ሰው ወጪ የሚሸፍንበት ቢያጣ ለሚስቱ ቀለብ አምጣ ስትለው የሚሰጠው ነገር ቢያጣ እንዴት ነው አሏቸው። ቃለ ቁልቱ ሊስ ይፈረቁ በይነሁማ በባልና በሚስት መካከል ማለያየት ነው አሉ። ማለያየት ነው አሉ። ማለያየት ነው። አخرجው ሰዒድ ኢብኑ መንሱር ዘግቦታል። አን ሱፊያን አን ዚናድ ከሱፊያን ሱፊያን ደግሞ አን አቢ ዚናድ ቃል ቁልቱ ለሰዒድ ለሰዒድ አልኩት ሱነቱን ይህ አባባል ሱና ነው ትክክል ነው አልኩት። ፈቃለ ሱነቱን አዎ ሱና ነው አለ አንድ ባል ወጪ መሸፈን ካቃተው መሸፈን ካቃተው ማለያየት ማፋታት ነው وهذا مرسل قوي ጠንካራ የሆነ ሐዲሰን ሙርሰል ነው ሐዲሰን ሙርሰል ነው ቀለብ ካልቻለ እሷ የምትጠይቅና ወጥራ የምትል ከሆነ መፋታት አለባቸው መፍታት አለበት ማለት ነው በቃዲ ደረጃ ولكن الصحيح ان والمذهب عبد الرحمن السعدي من ይላሉ هذا غير صحيح ነው ማለት አንድ ሰው ቀለብ ባለመቻሉ ብቻ ፍታ አይባልም አይባልም ሊዩንፊቅ ዙ ሰዓትን ምን ሰዓት ካለ በኋላ መጨረሻ ላይ ላ ዩከልፍ ላሁ ነፍሰን ኢላ ውስዓሃ ስለዚህ ፈትህ አይፈጠርም ሶሒሁና ትክክለኛው ቀለብ ያልቻለ ሰው ኒካህ ፍታ ይባላል ተብሎ አይተሽጥም ዳሆጣ ሶሒ አድርገው ስድስት ወአን ዑመር ረዲየላሁ ተዓላ ነው أنه كتب إلى أمراء الأجناد ለወታደሮቹ ላከ ኢላ ኡመራ ኢላ አጅናድ ለወታደሮቹ አሚሮች ላከ ደብዳቤ ጻፈ ዑመር ከአነሁ ከተበ ዑመር ጻፈ ኢላ ወደ ኡመራ ኢል አጅናድ ወደ ወታደሮች አሚሮች ጻፈላቸው ፊሪጃሊን ስለ ወንዶች ነው ደብዳቤ ውስጥ ያለው ማለት ነው ጋቡ አኒሳኢህም ከሚስቶቻቸው ርቀው የሄዱ ስለነሱ ነው ቢአዩም ሲቁ ሚስቶቻቸውን ቀለባቸውን በመቻል ራሳቸው ጋር ሊያቆዩ አው ይጠልቁ ወይ እንዲፈቱ። ምክንያቱም ርቀት ሂደዋል የሉ ትተዋል። ቤተሰብ ሚስት እንትን እያለች ከሆነ ማንም ከለላት ስራን ማስተራ ከሆነ ወይንም የሆነ ገቢ ከለላት ወይንም እሱ ካልሸፈነላት ረሃብ በረሃብ ትሙት አይባልም። ስለዚህ ወይ ፍቷቸው ሌላ ያግቡ ወይ ደግሞ ቀለባቸውን ቻሉ ብለው ዑመር ላኩ ይሄን ደብዳቤ አው ይጠልቁ ወይ እንዲፈቱ ፈኢን ጠለቁ ከፈቱ ራሱ ሰዓቱ ቢነፈቀቲ ቀለም መቻል አለባቸው እና ሐቤሱ እስካሁን ድረስ ያፈሩበትንና አፈነው ሴቶችን የያዙበት ያስቀሩበት ማለት ነው። እስካሁን ድረስ ያስቀሩበትን ወጪ መሸፈን አለባቸው አሉ أخرجه الشافعي ثم البيهقي بإسناد حسن تقول ترى ثم آه، آه، البيهقي يمزدقو صالي ما مشاسع يمزدقو صالي بإسناد حسن آه، سند حسن يالو أبو حنيفانا للوش محجسي شدقو أي وجنو فش أي سفر ميالو جمهور العلماء دقو فش من وراء لفر الجمهور مالك والشافعي وأحمد وآل الظاهر وعليكم هذا الفراق ولا كان فشقا فشنا وينس نكاهون ما فرسنا في بالو فيه قولا هو للتينة عشقابا فمن قال إنه طلب قال لابد من الرفع للحاكم ليلسنا አይፈች ነው ከተባለ ሐኪም ነው ይሄንን ፍርድ መስጠት ያለበት እንጂ አንድ ሰው ቀለል ስላልቻለ ለቅቅ እሄዳለሁ ማለት የለበትም። ሚስትም ሆነች ባል በቃ ተለያይተናል ማለት ነው። ቀለል ስላልቻልኩ አይባልም። ቃዲ ነው መካከላቸው ጣልቃ ገብቶ ነገራቶችን መፍትሄ መስጠት ያለበት። በዚህ መዝሀብ እንኳን ከሄድን ማለት ነው። ወላኪን ተፈህ የማይችልና አደጋ ላይ ትወጣለች ከተባለ የዛን ጊዜ ሌላ ነገር ሊፈጠር ይችላል እንጂ ፈርሳ አይባልም። ይህን ኒካሁ ይፈርሳል አይባልም። በዚህም ቀለብ ስላልቻለች ይፈርሳል አይባልም። وعن ابي هريره رضي الله تعالى عنه قال جاء رجل الى النبي صلى الله عليه وسلم عند سود نبي متانا فقال عليه يا رسول الله يا الله ملاك سميوا عليه عندي دينار እኔ ዘንድ አንድ ዲናር አለ አላቸው قال አንፊቀው على نفسك ለራስህ ወጪ አድርግ አሉ قال عند اخر እኔ ዘንድ ሌላ ተጨማሪ አለ አላቸው قال አንፊቀው على ولدك ያንን ደግሞ ለልጅ ስጥ አሉ قال عند اخر እኔ ዘንድ ሌላ አለሁም ሶስተኛ አላቸው قال አንፊቀው على اهلك ያንን ለሌሎች ለቤተሰቦች ስጥ አሉ ለሚስት መጀመሪያ ምንድነው እኔ ዘንድ እንዳለ ሲላቸው ለማናዘዝ ለራስ አውጣ። ሁለተኛ ሌላ አለ ሲላቸው አንፊቆ አላ ወለዲክ ለልጅ ባለ እንደ አኸሩ ሌላ አለ ሲላቸው ቃለ አንፊቆ አላ አለ ምን ማለት ነው? አህል ማለት ለሚስት ማለት ነው። አህል ማለት የዘው ቃለ እንደ አኸሩ ሌላ አለኝ አሁንም ማለት ነው። ቃለ አንፊቆ አላ ኻዲም ለቤት ውስጥ ላለ አገልጋይ ለባሪያ ስጥ ቃለ እንደ አኸሩ አሁንም ሌላ አለኝ አላቸው። ቃለ አንተ አዕለም ከዚህ በኋላ አንተ ታውቃለህ ለምትሸጠው አሉ። ከዚህ በኋላ ያለውን ደግሞ አንተ ታውቃለህ ለፈለግከውና ቅድሚያ ማግኘት አለበት ለምትለው አካል ትሰጣል። እናት ካለች አባት ካለች ችግረኛ ለእነሱ ይሰጣል ማለት ነው። ለባዕዳ ከመስጣታችን በፊት ምክንያቱም ከኋላ ምን ብለው ተናግረዋል? እመከ ወአባከ ወኡኽተከ ወአኻክ ብለው ምንድን አሉት? ፈአድናከ ፈአድናክ ብለው ተናግረዋል ነብዩ ዓለይሂ ሰላቱ ወሰላም። ቅደም ተከተሉን ጠብቀን እንሄዳለን። በዛ መልኩ ማለት ነው። አባት እናት አልተጠቀሱም ብለን አንወጣም። قال أنت أعلم به كذا أنت توقع الله أخرجه الشافعي وأبو داود واللفظ له وأخرجه النسائي والحاكم بتقديم الزوجة على الولد حاكم ሲዘግብ የዘገበው ምንድነው ከልጅ ማንን አስቀድሟል ሚስትን አስቀድሟል ሌላም ሐዲስ ላይ እንደዚህ የተዘገባለ ለራስህ ከዛ ለሚስት ብለው ተናግረዋል ነብዩ አለይሂ ሰላቱ ወሰላም ሐኪም ያንን አስቀድሞ ነው የተናገረው ደም ተከተሉ ሲጠብቅ ማለት وعن بهز بن حاتم عن أبي عن جدي قال قلت يا رسول الله የአላህ መላእክተኛ ሆይ አልኳቸው መን አበሩ ማን ነው በጣም ውለታው ተቀዳሚ የሚሆነውና ቅድሚያ በውለታ ልሰጠው የሚገባ ወይንም ደግሞ ቅድሚያ ሶሕብና ሊሰጠው የሚገባ ቅድሚያ ወጪ ሊሰጠው የሚገባ ቅድሚያ ኸይር ሊሰራለት የሚገባ ቅድሚያ ማንኛውም ሽፋን ሊደረግለት የሚገባ ማን ነው አልኳቸው። ቃለ ኡመክ እናትህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ቁልቱ ሱመ መን ከዛ አስቀጥሎ አልኳቸው። ቃለ ኡመክ እናትህ አሉ። ቁልቱ ሱመ መን ከዛ አስቀጥሎ ቃለ ኡመክ እናትህ አሉ። ቃለ አዕኒ ኡመክ አው ኡሙክ ትላለች በሁለት ይሄ ኡሙክ ብለን ይዛለን ማን ነው ከተባለ ኡሙክ ኡሙክ ኡሙክ አው ኡመክ አዕኒ ኡመክ ኡሙክ ቁልቱ ثم من ከዛ ቃለ አባክ አባትህ አሉ ثم الأقرب الأقرب ብሎ ተናገሩ መጀመሪያ ማናሉ ነብዩ አለይሂ ሰላቱ ወሰለም መቃበሩ ማነው በጣም ኸይር ሊዋልለትና ወጪ ወይንም ደግሞ የሚፈልገውን ነገር ሊደረግለት የሚገባ ቅድሚያ የሚሰጠው ማን ነው ተብለው ሲጠየቁ ነብዩ አለይሂ ሰላቱ ወሰላም ማን አሉ? እናት። ከዛ እናት፣ ከዛ እናት። ሶስት ጊዜ ትበልጣለች ማለት ነው አባት ሶስት ደረጃ ይህ አገላለጽ ይህን ያል ثم አባ ከዛ አባት እናት አንደኛ ደካማ ናት ይባላል። ሁለተኛ ከአባት በብዙ ነገር ትበልጣለች፣ በብዙ ነገር ትበልጣለች። እንዲያውም ሶስት ሐምል አለ መውለድ አለ በህፃንነት ማሳደጋል መቼም እናውቃለን አይደል ዘጠኝ ወር ትሸከማለች እምጥ ላይ ትጨነቃለች ከዛ በህፃንነት ማንኛውንም መጥፎ ነገር እያጸዳች ትይዛለች ከዚህ በሶስት ሴት ትገልጸዋለች አባት ከዛ ከአባት ጋር ትጋራለች እናት በመሆኗ አባት በመሆኑ ይጋራሉ የአብራካቸው ከፋይ በመሆኑ ይጋራሉ ወላኪን በምን ትበልጠዋለች እርግዝና በምጥ እንደገና በህፃንነት ያንን ሁሉ መጥፎ ቆሻሻ ነገር በመሸከም በእነዚህ በሶስት ስቴት ትበልጣለች አባት ትሸከማለች ይላሉ ለአለሁ ይሄ ሊሆን ይችላል ሶስት ስቴት ያሰጣል ይላሉ ወላኪን አላህ አለ ነብዩ አለይሂ ሰላቱ ወሰለም እናት አሁንም እናትህ አሁንም እናት አሉ ሶስት ጊዜ ثم አባ ثم ምን ሲላቸው ቃለ አባ ካባታ ثم الأقرب فالأقرب ከዛ ቅርብ ከዛ ቅርብ አሉ ምን ምን ማለት ነው فالأقرب ثم الأقرب فالأقرب ማን ማን እናመጣለን ሐዲስን ሁሉ መሰብሰብ እኮ ነው እስካሁን ያሳለፍ ነው ማን አለ አህል አለ ወለድ አለ ወንድም አለ እህት የተዘገበች አለ ፈልአቅረብ ثم እያልን እንሄዳለን ማለት ነው ቅድማውን እየተመለከተ أخرجه أبو داود والترمذي وحسنه طيب ማንን ካገባ በኋላ አድናከ ثم አድናክ የሚስትናት ማንም ይረዳት ከሌለ እኮ ታመጣለህ። ደካማ ከሆነ የሚስትናት የሚስት አባት ማለት አባት እናት ማለት ነው። እንደዚህ ዳይሬክት እንዳለው ባሶች ሲሆን እንኳን የሚስት እናትና የሚስት እናት አባት ናቸው። እንደ ሸሪዓው ትእዛዝ ስናይ እናትና አባት ይቀደማሉ አለ። ወላኪን እሷም ደግሞ እናት አባቷ አለ። ሌላ ሰው ከሌላቸው ወንድ ልጅ ካለ ከሴት ልጅ ወንድ ልጅ ሊቀደም ይችላል በጥያቄ። እሷ ደግሞ የተሻለ ነገር ካላት እናት አባቷን አንተ ጋር ብታመጣ ኡሙሃ ኡሙክ ወአቡሃ አቡክ አንድ ነው ማለት ነው። ሁለት አባት አለ ማለት ነው። እና የየቲሞችና ማለት የተወረሰ ገንዘብ የየቲሞች ገንዘብ አለ። የየቲሞችን ገንዘብ እንትን ትልላቸዋለች ማለት በንግድና የተለያየ የሚወልድ ነገር እንዲሆን ማድረግ አለባት። ይሄ ይጠበቃል ከሷ። ለነሱ ደግሞ ህግ ማውጣት አለባት። ማለት ከራሽ ያደርጋል እንጂ የቲሞችን ገንዘብ አልነካም ካለችና ካላት ማሻአላ ጥሩ ነው። የነሱ ጀምርላችሁ ይስራ፣ ከሷ ደግሞ ያለውን ነገር ታወጣላችኋለች። አለበለዚያ ግን የነሱን ገንዘብ እያወጣች እየሰጠች እየሰራች ማብላት መመገብ አብራቸው መመገብ ትችላለች፣ ጋር እየቀላቀለች የቲሞችን ማለት ነው። ባይሆን ከውጭ ለሚመጣ ሰው እንግዳ መቀበያ ማለት የለባቸው የቲሞች ዋጋ ግልጽ ነው ባቡ አልሐባና لنكر إن شاء الله باب والحضانة ما إنك انكباكيب ما صادق إنك بكابي نسبتنا ما صادق حضانة إنك بكابي مسكت تربية مالك حضانة مالك حضانة بكسر الحاء حضانة باب الحضانة باب الحضانة هي القيام بتربيتي حاضنة حضانة باب الحضانة هي القيام بتربية الصبي عندنا ህፃን ማንከባከብ ማሳደግ ወህፍዝ መጠበቅ ወውቀት ያን المبار ከሚጎዳው ነገርና መጠባበቅ ልጅን ማለት ነው حضن الصبي يحضنه ከሚል የተያዘ ነው ምን ባቢ ነበር እና አን አብዱላህ እብኒ አምር ረዲየላሁ ተዓላ አንሁማ አነ ምርአተን ቃለት አንድ ሴት መጣችና እንዳለቻቸው ለነብዩ አለይሂ ሰላቱ ወሰላም ያ ረሱላህ የአላህ መላእክተኛ ሆይ አለቻቸው እነ ብኒ ሀዛ إن ابني هذا أيوه على عليك إن ابني هذا إيه كان بقي له هدي نبر له وعاء انددي وحدي له وحدي كتي دقمو له شقاء اندنا تشعكا وحجري شني له حواء متجع متأليو نبر إيه لجي عليك ያሳዝናል يا الله ملاكني أيه إن ابني هذا أيه رجال الشافي دوم كان كان بسني له كودل السنبة مع أني وعاء نبة من مالك وعاء مالك هك عاء مالك وعاء مالك في سنبة منوريا وهذه فتيه دكمو له ثقة متأجع هك أو نبة وحجري شنيه دكمو له له حواء من مالك مسألة يا ونبة على السنبة وإن أباه أبا فطلتني فطلني ወአራደ ፈለገ አባቱ አየንዚዐሁ ምኒ ከኔ ሊነጥቅ ሊወስድብኝ ነው አለቻቸው ለነብዩ አለይሂ ሰላቱ ወሰላም فقال لها رسول الله صلى الله عليه وسلم ነብዩ እንዲህ አሏት አንቺ አሐቁ ቢ አንቺ ይበልጥ መብት አለሽ ማለም ተንከሒ ሌላ ሰው እስካላገባሽ ድረስ ልጁ የልጁ ኃላፊነት ለአንቺ ይሰጥሻል አሏት ነብዩ አለይሂ ሰላቱ ወሰላም አንደኛ ልጁ ተሚዝ አልደረሰም ገና ህፃን ተሚዝ አልደረሰም ተሚዝ ስላልደረሰ መጀመሪያ ለተምይዝ ላልደረሰ ለህፃን ልጅ ማን ነው በጣም አርሃም አልጦፍ ወአስበር አለሀደ ልኢብን ማንም የሆነው ከአባት ከሌሎች የተሻለ እናት ናት። ትዕግስት ኑሯት እዝነት አዝና ያላትን አጉርሳ የምታሳድግ እናት ናት። ስለዚህ ነብዩ አለይሂ ሰላቱ ወሰላም አንቺ አሐቁ ቢ አንቺ ይገባሻል ማለም ተንከህ እስካላገባሽ ድረስ መብቱ ያንቺ ነው አላት። እስካላገባሽ ሌላ ባል ማለት ነው። ከዚህኛው ባል ልጇን ተፋታ ልጇን ይዛ ከሄደች ሌላ ባል የምታገባ ከሆነ ልጁ ላይ መብት የላት። እዛን ጊዜ ለባል ሊሰጥ ይችላል። ግን ባል እሺ አንቺ አሳድጊ ካላት አሁንም ይቀጥላል፣ ችግር የለም። ምክንያቱም የተፈለገው የልጁ መስላሃ ነው፣ ለልጁ ጥቅም ነው እንዲጠበቅ የተደረገው። ስለዚህ ህፃን ከሆነና ከሚዝ ደረጃ ካልደረሰ እናት ቅድሚያ ይሰጣታል ማለት ነው። ሌላ ባል ካገባች ግን ሌላ ኃላፊነት አለባት፣ የባል ሀላፊነት አለ። ያንን ልጅ እዛ ይዛ ገብታ ምን ሊፈጠር ይችላል? ምን ሊፈጠር ይችላል እንጀራ አባት አለ ምን አለ የተለያየ ነገር ልጁ ላይ ሊፈጠር ይችላል እሷም ሐቅ ይበዛባት በዛን ሰዓት ይሄ መብት አይሰጣትም ማለት ነው ሌላ ባል እስካላገባሽ ድረስ ይህንን ህፃን የማሳደግ መብቱ ለአንቺ ይሰጥሻል አሉ ነብዩ አለይሂ ሰላቱ ወሰላም ተግባባን أن الأمة ከዚህ ሐዲስ የምናገኘው أن الأمة أولاد الولد እናት በልጅ ቅድሚያ ይሰጣታል من الأب ከአባት የበለጠ ما لم يحصل مانع من ذلك كالنكاح ኒካህን ይመስል እስካላገባች ድረስ وحكى ابن المنذر الإجماع عليه إجماع الذي حدث إذا حكم له إجماع العلماء اللي يبقى إجماع العلماء አለ እናት ካላገባይ ድረስ ተሚዝነት አቅመ አዳም ያልደረሰ ህፃን ልጅ ወይንም የሚጎዳና የሚጠቅምን ያለየ ህፃን ልጅ ማነው ማሳደግ ቅድሚያ የሚሰጠው ለእናት ነው በሚለው ላይ ኢጅማዕ العلماء አለ ይላል ابن المنذر وقد ذهب ابن حزم الى عدم سقوط الحضانه في النكاح صاب سقطها وبه قال الجمهور ابن حزم ደግሞ ብታገባም እንኳን እናት ተሚዝ ያልደረሰን ልጅ ማሳደግ አሁንም ለሷ ነው ኃላፊነት የሚሰጠው ሌላ ባል እንኳን ብታገባ ብለዋል جمهور العلماء ግን استدلوا بهذا الحديث الذي قرأناه سابقا በዚህ ሐዲስ استدلال በማድረግ ማለም ተንከሒ አው ማለም ተንከሕ غيره ሌላ ባል እስካላገባች ድረስ ነው ማሳደግ የሚገባት ይላል جمهور العلماء እንደላችን ጠንካራ ነው رواه احمد وابو داود وصححه الحاكم وعن ابي هريره رضي الله تعالى عنه ان امراه قالت عند ሴት እንዲህ አለች ያ رسول الله የአላህ መላእክተኛ ሆይ አለች እነ ዘውጂ ባሌ አለቻቸው ዩሪዱ አየዝሀበ ቢብኒ ልጄን ሊወስድብኝ ነው አለቻቸው መጣቸው እነ ዘውጂ ባሌ ዩሪዱ ይፈልጋል አየዝሀበ ቢብኒ ልጄን ሊወስድብኝ ነው ይዞብኝ ሊሄድ ነው ወቀድ ነፋአኒ ልጄ በጣም ጠቅሞኝ ነበር አለች ያአላህ ወቀድ ነፋአኒ ልጄ ጠቅሞኝ ነበር ወሰቃኒ ያጠጣኝ ነበር ውሃ እየቀዳ ሚን ብዕሪ አቢ አነባ አባ አነባ ከምትባለው ቦታ ውሃ እየቀዳ አባ ዒነባ ከምትባለው ቦታ ውሃ እየቀዳ ያጠጣኝ ነበር እና አባቱ ልጅ ነው አለች ፈጃ አዘውጃ ባሏ መጣ አቃለ ባሏ መጣ ፊት ተቀረበ ሁለቱ። ከሳሽ ማን ነው? እናት ናት። ልጁ መካከላል አለ እናትም መጣች፣ አባትም መጣ። ፈቃል ነቢ ስለ ላ ሰለም ነቢዩ እንዳሉ ያ ጉላም አሉት ልጁን ጠሩትና አንተ ልጅ አሉት هذا أبو إيه هي أباتين وهذه أمك في ደግሞ እናትህ ናት እንደምታውቀው فخذ بيد أيهما شئت የፈለግከውን አካል እጁን ያዝና ሂድ መብትህ ነው አለ ከሁለት የወደድከውን አለ فأخذ بيد أمه የእናቱን እጅ ያዘ ፈንጠለቀት ቤት ይዛ ሄደች ይላል ይዟን ማለት አባባ የዚህ ተቃራኒ ደግሞ ነው ደስ ይላል ይህም አባት ነው ግን ማን ማን ይጎዳል አላህ ላይና ሱብሃን ተጧት ይሄድ አስቡ ሀታ ምን ለሐጀት የልጅ ናፍቆት ብቻ አይደለም ወቀት ነፋአኒ ይረዳት የለም ማለት ነው ጠቅሞኝ ነበር ወሰጣኒ አጠጥቶኛል ውሃ እየቀዳ ምን ድሪ አቢ ዒነባ አቢ ዒነባ ከሚባለው ጉድጓድ ወንዝ ውሃ እየቀዳ እያመጣ ምን እያጠጣኝ ነበር በጣም ጠቅሞኝ ነበር አባቱ ሊወስድብኝ ነው አለች ይህ ክስተት በየቦታው ይከሰታል አለ በልጅ ግጭት ማለት ነው ረዋሁ አሕመድ ወልአርባዓ ወሳሑ ትርሚዚ አህመድና አራቱ ዘግበውታል ትርሚዚ ሐዲሱን በጣም ሶሒሕ ነው ብለዋል وفي سنن أبي داود فقال رسول الله صلى الله عليه وسلم استهم عليه فقال زوجها ነብዩ አለይሂ ሰላቱ ወሰላም አው እንትን አቢ ዳውድ ላይ በተዘገበው እሺ እጣ ተጣጣሉ አለ በቃ እሱም ልጄ እያለ ነው እሷም ልጄ እያለች ነው እጣ ተጣጣሏለች ፈቃለ ዘውጅሃ ባሏ እንዲህ አለ መይናዚዑን ፊ ወለድ በልጄ ማን ነው እኔን ማን ማን ሊነጥቀኝ አለ ፈቃለ ነቢ ስለ ላ ስለም ይመልስ ማን ሊወስድብኝ ነው ልጄ እኮ ነው አምባገነን ባል አለ አይደል እንደዚህ አይነት ሊፈጠር ይችላል አትወስድም ለምንድን ነው ልጄ ነው ልጄ ማን ማን ነው የሚወስድ ብሎ ሲናገር ነብዩ ሰለላሁ فقال لن تطيع الولد أنت ليس هذا أبوك وهذه أمك فخذ بيد أيهما شئت أجل لك عليه الصلاة والسلام وتدل من هذا الحديث والذي قبله أن الولد إذا كان صغيرا فالأم أحق عند ልጅ ህፃን ከሆነ እናት ናት የሚገባት ለማሳደግ فإذا عقل ካወቀና አእምሮ ከበሰለ በኋላ ግን ወሰና አን الحضانة ከእንክብካቤና የእናት ድጋፍ ከማስፈለግ ደረጃ አልፎ ከሄደ ይኸየሩ በይነ አበዊ ከአባትና ከእናቱ የትኛው ይሻላል ተብሎ ምርጫ ሁለቱ ይሰጠዋል ምክንያቱም እናት እዚህ ቦታ ላይ ላታስፈልግ ትችላለች ማለት ነው ላታስፈልግ ትችላለች ባይሆን ተሚዝ ቦታ መድረስ አለበት ከተምይዝነት በፊት ከሆነ ግን አንድ ህፃን ልጅ ምረጥና ሂድ ብንለው ማንን ሊመርጥ ይችላል አባቱ ቀድሞ ከረሚላ ሰጥቶት ከሆነ አባቱን ሊመርጥ ይችላል ወይ የሆነው እኔ ጋር ካለው ወይ ልጅ ልጅ የሆነ የሚማርክ ነገር ከተናገረው ድንገት ሊሄድ ይችላል ግን የማይፈ ያመራረጥ ነው የግድ ምን መሆን አለበት አእምሮ የበሰለ መሆን አለበት إلى هذا ذهب الشافعي وأحمد وإسحاق وعامة أهل الحادث وقدروا الاستغناء بسبع سنين أو ثمان سنين سبع سنة ويسمن تامت في التمييز حج لا يمهون على البتلال مالكنا وأهل الرأي دمو فلم يذهبوا للتخير مرجع يبال نجر يلم كناته ويكابات يمرس كونه يبال ما بل قال مالك الأم أحق في الزوار حتى ينكح هذه እናቶች የተሻሉ ናቸው። እስከሚያገቡ ድረስ በቃ ይሄ ሸርጥ ይሰጣቸዋል። እስከሚያገቡ ይካ ሌላ ባል እስከሚያገቡ ድረስ ይሰጣቸዋል መብቱ ልጆቻቸውን ማሳደግ። ይሄን ብለዋል ኢማሙ ማሊክ ወልአቡ አሐቅ ቢልግልማን ሐታ ቢልጆዋሪ ማለት ሴት ልጆችን እናት ይወስዳሉ፣ ወንድ ልጆችን ደግሞ አባቶች ይወስዳሉ። ሴት ልጅ እናቷ ታስፈልጋታለች ሴትነትን ተምራ እንድታይ አባት ደግሞ ወንድ ልጅ ወስዶ ማሳደግ አለበት ወንድነት እንድትሰማውና የወንዶችን ባህል እንዳትሰምረው። ይህንን ማናቸው እንደዚህ ያስታረቁት ማናቸው ይናሉ ማሊክ ኢማሙ ማሊክ ናቸው። ወላኪን ሐዲሱ የትኛው ሐዲሱ የትኛው ነው አሳሳ ከተሚዝ በፊት ከሆነ ምን ይደረጋል? ለእናት እስካላገባት ተሚዝ ወይንም የሚጠቅመኝ ጎዳውን ሰባት ዓመት ስምንት ዓመት ከዛ በላይ ከሆነ ደግሞ ምን ይደረጋል? ምርጫ ይሰጠዋል። ሀዳ ሆልቀሷል ምርጫ ይሰጠዋል እንጂ ለወንዶች አባት ለሴቶች እናት የሚባለው ደሊል ስለሌለው ያንኛው ይቀደማል ማለት ነው። ከደሊል በኩል ይሄንኛው ጠንካራ ደሊል የተገኘ አባባላቸው ትንታኔው በጣም ደስ ይላል። ولكن الحديث يقدم ግን ሐዲስ ይቀደማል ደሊል ጠንካራ ያለው የሆነው አካል ይቀደማል وعن ابن سنان كرافع ابن سينان የተዘገበ ራፊዕ እብነ ሲናን አነሁ አስለመ እስላምን ተቀበለ ራፊዕ እብኑ ሲናን እስላምን ተቀበለ ወአበተ ምርአቱ ሚስቱ ደግሞ እስላምን አልቀበልም ማለት አንቱ ስልመ እስላምን መቀበል እንዲያለ ራፊዕ እብኑ ሲናን እስላምን ሲቀበል ሚስቱ አአ እኔ እስላምን አልቀበልም አልሰልምልህም ማለት እዚህ መካከል ጭቅጭቅ ተፈጠረ። ጭቅጭቅ ተፈጠረ። በምን ተጋጩ? ለልጅ በልጅ ተጣሉ። ይሄ ልጅ እኔ መውሰድ አለብኝ? አትወስድም። ይሄ ልጅ ነው ወስዳለሁ? አትወስድም። አንቺ ሰላምን አልተቀበልሽም። ለምን? እኔም ለአንቺ አርግዜ ምን ብዙ ነገር ደርሶብኝ ያሳደግኩ ልጅ ነው አልሰጠም። ተጨቃጨቁ። በዚህ ጊዜ ነብዩ ጋር ቀረቡ። ፈአቃደ ነቢ ሰለላሁ ዐለይሂ ወሰለም አልኡመ ናሂያ እናትን አንድ ቦታ ላይ አስቀመጡ። ወልአበ ናህያ አባትን ደግሞ ሌላ አቅጣጫ ላይ አስቀመጡና ናህያ ማለት ቤት ውስጥ ከሆነ ኮርነር ማለት ነው። فأقعد النبي صلى الله عليه وسلم الأم ناحية الناس عند أقطاع ላይ والأم والآبة ناحية አባትን ደግሞ ሌላ ቦታ ላይ አስቀመጡና وأقعد الصبي بينهما ህፃኑን ልጅ መካከላቸው አስቀመጡና ነብዩ አለይሂ ሰላቱ ወሰላም ምረጥ የፈለከውን ተከተል አለ ተማለ ኢላ ኡሚ ወደ እናቱ ዘንበል አለ እናቱ ምንድናት ምንድናት እናቱ ካፊር ናት ፈቃል እንዳሉ ነብዩ በልባቸው اللهم اهدي يا الله انت ቀና አድርገው እናቱ ጋር ከሄደ እናቱ ምንድናት ብለናል ሙሽሪክ ናት አባቱ ሙስሊም ነው አባቱ ጋር ካደገ እስላምን ተምሮ ያድጋል እናቱ ጋር ከሄደ ግን አደጋ ውስጥ ይገባል فمال إلى أبي ودع باسو دور لنا فأخذه يا باسو نجاز الحمد لله ما فيهن نادرك النبي عليه الصلاة والسلام أخرجه أبو داود والنسائي صاحب الحاكم سياق الحديث يدل على أن هذا كان صغيرا غير مميز غير مميز له هنا أنا مين هالجنوم هذا غير مميز له هنا ወፊ ሪዋየቲ አቢ ዳውድ አነ ሀደ ለክትሳም ካነ ፊ ሰብያ በሆነች ህፃን ልጅ ነበር ተብሏል። ሌላ ቦታ በጣም ግልጽ ሲያደርገው ታሪኩን አቡ ዳውድ ላይ የተዘገበው አና ካነት ፈጢመን ጡት የጣለች ገና ህፃን ልጅ ናት። ወኢዛ ተሐቀቀ አነ ልወለደ ካነ ሰገራ ገና ጡት የጣለች ገና ህፃን ልጅ ናት። ይሄ ማለት ይቺ እናትሽ ናት፣ ይሄ አባትሽ ነው፣ የት ወደ የትኛው ትሄጃለሽ አሏት። በቃ ምረጭ ትሰማለች ማለት የተወሰነ ነገር ግን በዛን ሰዓት ውስጡ ያለን ነገር ነው እሷ መምረጥ የምትችለው። ስትመርጥ ማንን መረጠች መጀመሪያ ወደ እናቷ አስባ ነበር አላሁመ ህዲሃ ብለው ወደ ወደ አባቷ እንድትመለስ አደረጉላቸው ይሄ ታሪክ አባ ዳውድ ላይ ሴት ነው በሚል ተዘግቧል ወኢዛ ተሐቀቀ አነ الولد كان صغيرا አንድ ልጅ ህፃን ነው ከተባለ غير مميز ከሆነ فالمنازعة انما كانت في حق الحضانة በማሳደግ ነው ዱነ الولاية በኃላፊነት አይደለም በማንከባከብ ነው ففي الحديث دليل على ثبوت حق الحضانة للأم الكافرة በውላያነት ነው በኃላፊነት የልጁ ባለቤት ማን ነው በሚለው በሕፃናማ ከሆነ ህፃን ከሆነ ለማን ነው የሚገባው ለእናት ነው የሚገባው ወለው ካነት ካፊራት እሱንም ነው ህፃን ገና ህፃን ከሆነ እናት ጋር የሚያገኘውን ነገር አባቱ ጋር አያገኙ ተጽዕኖ የማያሳድሩበት ደረጃ ሲደርሱ ማለት ነው ለእምነት ገና የሁለት የሶስት አመት ልጅ ከሆነ ምን ተጽዕኖ ነው? አይ በዛን ሰዓት የሚወስደው ግንዛቤ ነገር የለም ገና ነው። በዛን ሰዓት እንክብካቤ ያስፈልገዋል። እናቱ ካፊር እንኳን ብትሆን ለእሱ ማለት ነው። ከሚዝ ደረጃ ካልደረሰ ከሚዝ ደረጃ ካልደረሰ ይሄ ልጅ ምንድነው ምርጫ የተሰጠው ከተባለ ሂባና ሳይሆን ዊላያ ነው። ገባችሁ ልዩነቱ? ሂባና ማለት ምንድነው? እንክብካቤ ነው። ልብሱን እያጠቡ ቁርስ እየሰጡ ምሳ እየሰጡ ውሃ እያቀረቡ መጥፎ ነገር እንዳይደርስበት እያደረጉ የሚደረገው እንክብካቤ ነው። ሂባና የሚባለው ዊላያ ማለት ደግሞ ጠቅላላ ዋና ሀላፊነት ማለት ነው። ያለማን ነው የሚሰጠው ሲል ሙስሊም ለሙስሊም ነው የሚሰጠው እንጂ ለይሰ ለልካፊሪን ለሙሽሪኮች ወይንም ለካፊሮች አለ ሙእሚኒነ ሰቢላ መንገድ የላቸውም፣ አይችሉም፣ አቅም የላቸውም፣ አይቆጣጠሩም፣ ኃላፊነትም የላቸውም። زيادة ولكن ليس فيه أي دليل على أن الولد يخير بعد التمييز بين أبوين كان أحدهما مسلما والآخر كافرا عنده كافر عنده مسلم كهنا ما مارس ميبال نجريا قد تعالى ما أنه مستطع لا مسلم مستطع تمييز تمييز النجرة كذا እሺ ገብታችኋል አሁን የቀረነው አንድ ህፃን እናቱ ወይ አባቱ ካፍር ናቸው ከተሚዝ በፊት ነው ወይ እናቱ ወይ አባቱ እስላምን ተቀበለ አንዱ አልቀበልም ማለት ነው እንዴት ነው የሚደረገው? ለና ለእናት ይሰጣል። እና ተካፍል ብትሆን ምን ከሆነ ዊላያው ለማን ነው የሚሰጠው? አባት ማን ነው። ለሙስሊሙ አካል እናትም ብትሆን ዊላያ ለእናት ነው የሚሰጠው። አባትም ከሆነ ዊላያው ለአባት ነው። ዋናው የልጁ ተቆጣጣሪ ዋናው ኃላፊ ግን እንክብካቤ እንዲሰጠው ምግብ የሚያቀርብለት የሆነ ነገር የሚሸፍንለት ልብሱን የሚያለብሰው ማን ሊሆን ይችላል? እናት ልትሆን ትችላለች። ከደረሰ በኋላ ምንም ችግር የለም። ቀጥታ ለሙስሊም ይሰጣል ማለት ነው። ምክንያቱም አያስፈልገውም። ሂባ ነው ወላያ ለማን የሚገባው? ለሙስሊም ነው አይደል? ተሚዝ ደረጃ ሰባት ዓመት የሆነው ወይ ስምንት ዓመት የሆነው እናቱ ወይ አባቱ ሙስሊም ቢሆኑ አንዳቸው ለማንም ይሰጣል። ቀጥታ ለሙስሊሙ ነው የሚሰጠው። ምርጫ የሚባል ነገር የለም። ለምን ውላያ እንጂ ምን አያስፈልገውም ሒባና አያስፈልገውም። ሒባና ማለት ምንድን ነው? ለህፃናት የሚደረግ እንክብካቤ ማለት ነው። ያስፈልገውም ተሚዝ ከተሚዝነት በፊት ከሆነ የሁለት ዓመት የዓመት ልጅ ከሆነ ግን እናት ናት። እሷ ነው የሚያስፈልገው። ስለዚህ وعن البراء بن عازب رضي الله تعالى عنه عنهما أن النبي صلى الله عليه وسلم نبي عليه الصلاة والسلام قضى في ابنة حمزة لخالتها የሐምዛ ልጅ ላይ በተፈጠረ ጭቅጭቅ ነብዩ አለይሂ ሰላቱ ወሰላም ፍርድ ሰጡ ወቃለ አልኻለቱ ቢመንዚለት الام አሉ ነብዩ አለይሂ ሰላቱ ወሰላም ኻለት ወይም የእናት እህት እንደ እናት ነው የምትቆጠረው አሉ ነብዩ አለይሂ ሰላቱ ወሰላም የእናት እህት እንደ እናት ነው የምትቆጠረው ውርሻ ላይ እኮ አይመጡም ውርሻ ላይ ዘውል አርሐም ናቸው የአባ የእናት እህት የእናት ወንድም የእናት ወንድም የእናት እህት አይወርሱም የአባት እህት የአባት ወንድም ይወርሳሉ ይሄን አቃለን አይደል ثبت في القرآن وفي حديث النبي صلى الله عليه وسلم ይሄ ተረጋግጧል ولكن ማሳደግ ደረጃ ላይ ነብዩ አለይሂ ሰላቱ ወሰላም ምን ብለው ተናገሩ አልኻለቱ ቢመንዚለት ኡማ የእናት እህት እንደ እናት ደረጃ ነው ደረጃዋ እናት የሞተችበት ህፃን ለማን ነው የሚሰጠው ለእናትህ እህት ነው፣ ለአባትህ እህት ሳይሆን ለእናትህ ለምን አነ አልኡኽታ ቱሂቡ ኡኽታሃ ሴት እህቷን ትወዳለች። የእህቷን ልጅ የእህታቸውን ልጆች በጣም ይወዳሉ። የአባትህ እህት ከምትወድህ የበለጠ የእናትህ እህት በጣም ትወዳለች አክስት ማለት ነው በእናት በኩል ያለች ነቢዩም عليه الصلاة والسلام ይህን ተናግረዋል ሶስት ሰዎች ነበሩ የተጨቃጨቁት አንደኛ ጃዕፈር ብኑ አቢ ጣሊብ ሁለተኛ አሊ ብኑ አቢ ጣሊብ ዘይድ ብኑ ሐሪሳ ሶስቱ ተጋጩ በሐምዛ ልጅ ማለት ነው ሐምዛ ተገሏል እቺ ልጅ የቲም ናት ማን ያሳድጋል ምን አለ መካ ላይ ነው ያገኛት መካ ማለት ነው። እኔ ይዤ አለ ዘይድ ብኑ ሐሪሳ። ለምን ይዘህ ትሄዳለህ? አይ ይዤ መሄድ አለብኝ። እኔና ሐምዛ ወንድማማቾች ነበር ማለት ሙአኻ ስታደርጉ ያ ረሱላህ ወንድማማችነትን ስታያይዙ እኔ እኔና እሱ ወንድማማች ሆነናል። ስለዚህ ይሄ ወንድሜ ሐምዛ ሲሞት የሐምዛ ልጅ ነው ወክዬ ማሳደግ አለብኝ አለ። አአ እኔ ነኝ የምወስደው አለ ጃዕፈር። ለምን አለ ጃፈር እኔ ወስዳለሁ። አንደኛ የአጎቴ ልጅ ናት። ለምን የጃፈር አባት ማን ነው? አቡ ጣሊብ ነው አይደል? አቡ ጣሊብ እብኑ አብዱል ሙጠሊብ፣ ሐምዛ እብኑ አብዱል ሙጠሊብ ያጎቱ ልጅ ናት ማለት ነው። ሐምዛ እብኑ አብዱል ሙጠሊብ፣ የጃዕፈር አባት ደግሞ አቡ ጣሊብ እብኑ አብዱል ሙጠሊብ። ስለዚህ ያጎቴ ልጅ ናት፣ ያጎቴ ልጅ ማሳደግ አለ። እንደገና ወኻለቱሃ ተሕቲ የእናቷ እህትም ከስሬ ናት አለ። ሁለት ነገር አቀረበ ማለት ነው። አልይ ደግሞ ምን አለ? አልይ ምን አለ? አልይ ምን ይላታል? ኢንሻአላህ ኢንሻአላህ እና ምን ላይ ነበር የደረስነው? የሐምዛ ልጅ የሐምዛ ልጅ ስሟ ማን ነበር? ትናንትና የሆነ ኺላፍ ተመልክተን ነበር። ማን ነበር የሐምዛ ልጅ ስሟ? ትናንትና የተለያዩ ክፍሎች ነበር ትናንት ምን ላይ ነበር የቀራ ነው ይሄ? ከኋላ የሆነ ሐዲስ አልቀራን ለነብዩ አለይሂ ሰላቱ ሰላም እንዳገቧት ኡሪ ኡሪደ አለየ ወይም ደግሞ አላልፈቲን ኡሪደ አላ አለብነቲ ሐምዛ የሐምዛ ልጅ እኔ ዘንድ ተቀረበች አግባት ያ ረሱላህ ተባልኩኝ ምን አልኩ አሉ ነብዩ አለይሂ ሰላቱ ወሰለም የሐምዛ ልጅ እኮ የምኔ ልጅ ናት ሐምዛ ለነብዩ ምናቸው ነው የነብዩ ወንድም ልጅ ናት። ሐምዛ የነብዩ ወንድም ነው። ነብዩ ታላቅ ወንድም አላቸው? እስኪ ጥያቄ ልጠይቃቸው። ነብዩ ወንድም አላቸው? እህ ታናሽም ታላቅም የላቸው? ኡሙ ልፈድል ትባላለች፣ ኡሙ ኡማማ ትባላለች። የተለያየ ስም ነው ያወጡት ፋጡማ ምናምን እና ነብዩ አለይሂ ሰላቱ ሰላም ምናሉ አሉ? የሐምዛን ልጅ እኔ ወስጃለሁ አለ ዘይድ ብኑ ሐሪሳ። ለምን እኔና ሐምዛ መካከል ወንድማማችነት ስላለ እኔ ወስጄ አሳድጋለሁ አለ። አልይ እኔ ነኝ የምወስደው ለምን የአጎቴ ልጅ ናት፣ ሐምዛ ማለት የአባቴ ወንድም ነውና አለ። ጃዕፈር ደግሞ እኔ ወስጃለሁ አለ። ለምን ሲሉት እኔ ወንድ የአጎቴ ልጅ ናት። ጃዕፈርና አልይ ምን ናቸው? ወንድማማቾች ናቸው። ስለዚህ የአልይ reason ለጀዕፈርም ይሆናል ማለት ነው። ባይሆን ተጨማሪ reason አለው ጀፈር ምን አክስቷ ደግሞ የእናቷ አይት እኔ ዘንድ ነው ያለችው አለ። ሁለት ነገር አቀረበ፣ በለጣቸው ማለት ነው። ነብዩ አለይሂ ሰላቱ ወሰለም አዎ ማን መውሰድ ያለበት ጀዕፈር ይውሰዳሉ። ለምን አልኻለቱ ቢመንዚለት ኡም የእናት እህት በእናት ቦታ ላይ በእናት ደረጃ ትታያለችና በል ጀዕፈር ይዘክድ የሐምዛ ልጅ አሉ። የሐምዛ ልጅ ጀዕፈር ይዞ ወደ ቤቱ ሄደ ማለት ነው። ስለዚህ ከዚህ የምንወስደው ሁክም ምንድነው? አልኻለቱ ቢመንዚለት ኡም ነው። አንድ ህፃን ልጅ እናቱ ብትሞት ወይንም የሆነ ነገር ቢፈጠር ልጁ ለማን መሰጠት አለበት? ለእናቱ እህት ነው መሰጠት ማለት ነው። فقال أنا أحق بها وهي ابنة عمي وقال جعفر ابنة عمي وخالتها عندي وقال زيد ይቺ ኻለት የተባለችው ማናት? አስማ ቢንቱ ዑመይስ የምትባለው ናት። አስማ ቢንቱ ዑመይስ አስማ ቢንቱ ዑመይስ ትባላለች። የእናቷ እህት ናት። የእናቷ እህት وكان زيد ابنة أخيه فقضى بها لخالتها واستشكل بأن الخالة المذكورة كان منكوحة وقد تقدم أنه لحق في الحضانة بعد النكاح وأجيب بأن الحضانة إنما تسقط بالنكاح إذا كان الخصام بين أبوي الولد عند ጥያቄ እዚህ ላይ የተነሳ ይሽካል አለ እናት አባትና እናት መካከል ጭቅጭቅ ከተፈጠረ ሲለያዩ መካከላቸው ልጅ አለ። ልጁን እኔ ነኝ የማሳድገው እና አባቴ እኔ ነኝ የማሳድገው። በመካከል ችግር ጭቅጭቅ ከተፈጠረ ለማን ነው የሚፈረደው? ልጁ ምን አይነት ልጅ ነው ነው አይደል የምንለው? አንደኛ ሁለት አመት ሶስት አመት የሆነው ልጅ ከሆነ ለማን ነው የሚሰጠው? ለእናት ነው የሚሰጠው። ባይሆን ቢሸርጥ ማዳ ምን መስፈርት መሟላት አለበት? ሌላ ባል ያገባች መሆን የለባትም። ሌላ ባል እንጀራ አባት የምታገባበት ከሆነ ይሄ ሀቋ ሊወድቅ ይችላል። ከሚዝ ከሰባት ዓመት ከስምንት ዓመት በላይ ከሆነ ህፃኑ ልጅ ለማን ይሰጣል? ምርጫ ነው የሚደረገው። ይሄ አባት ነው፣ ይቺ እናት ናት። ምረጥ ይባላል። አንዱ ካፊር አንዱ ሙስሊም ከሆነ ለሙስሊሙ ይሰጣል። ከሰባት አመት ከስምንት አመት በላይ ከሆነ እሺ፣ ይሄው የእንትና አክስት አግብታለች እኮ ጃፈር አቋርጥም በእናት ደረጃ ከሆነች እንደ እናት እናያታለን። እናት ሌላ አካል ካገባች ሀቅ የላትም ብለን ነበር አይደል? እና እንዴት ይደረግልኝ? አግብታለች፣ የጃዕፈር ሚስት ናት። الخالة بمنزلة الأم መካን ለ خالة ለአክስት መሰጠት ይቻላል። እናትም እኮ ሐታ ሐቅ الحضانة የሚኖራት ምን እስከሚሆን ድረስ ነው ያለው ሌላ ባል እስካላገባል። አሁን አክስቷን በእናት ደረጃ ከሆነች እናት ላይ ሸርጥ የሆነ ነገር ይሆናል አይሆንም እናት ላይ ሸርጥ የሚደረገው እዛው አባትና እናት መካከል ባለው ጭቅጭቅ ብቻ ነው ሐዲሱ እንማ يدل الحديث على هذا فقط በዚች መስአላ ላይ ብቻ ነው የሚያጠነጥረው ይሄንኛው መስአላ አልኻለት ቢመንዚለት ኡም ከሆነች النبي صلى الله عليه وسلم قضى لهذه المرأة مع كونها متزوجة منكوحة ያገባች ሆና ነብዩ ፈርደዋል ስለዚህ አክስት ብታገባም እንኳን ይሰጣታል ማለት ነው ለምን አግብታ እያለ ነው ነብዩ የሰጡት ምክንያቱም ነብዩ የሰሩት ነው የሚሰራው ተግባባሽ حجر آه، من العجل ለምንድን ነው አንድ እናት ስታገባ ልጇን ማሳደግ መብት ያልተሰጣ ከተባለ አንድ ሴት ሌላ ባል ስታገባ የመጀመሪያውን ሰውዬ ባሏን በደሉን እያስታወሰች በጣም ውስጧ ይሞቃል። መጥፎ ነገር ለልጁ ትቀርጽበታለች። አባት እንዳልኩኝ አባትህ ይሄን ሰርቶ አባት እኔን እኮ አልገደለኝም እንጂ አባት እኮ ገሎኛል አልተቀበርኩም እንጂ አባትህ ይሄን ሰርቶኛል እያለች ምን ታደርገዋለች? እንዲጠላ አድርጋ ቀርጻ ታሳድገዋለች። ከዛም በኋላ ያለች አባቱን አይነህላ ነው ይሄ ነገር ሊሰጠው ይችላል። ብለው ነው ነብዩ አለይሂ ሰላቱ ወሰለም ለአለሁ ከሆነ ዒለቱ ሪዝኑ ከሆነ አላህ አለም ሪዝኑ ምን እንደሆነ ولكن ዑለማዎች ይሄን ሞክረዋል ሪዝን ሊሆን ይችላል ብለው ናም وأخرجه أحمد من حديث علي رضي الله تعالى عنه قال والجارية عند خالتها فإن الخالة والدة بلو أو ደግሞ ለየት ያለ ነገር ነው ያስተላለፉት ነብዩ አለይሂ ሰላቱ ወሰለም ምን ይላሉ አልይ ረዲየላሁ ተዓላ ዐንሁ ቃል እንዲህ አሉ አልይ ናቸው ይህን የተናገሩት ኻስ ወልጃሪየቱ ሴት ልጅ አሉ እንደ ኻለቲያ አክስቷ ዘንድ ነው ማደግ ያለባት እናቷ ከለለች ማለት ነው እናት ከሌለቻት አንድ ሴት ልጅ እናቷ ብትሞት ለማን ትሰጣለች አባቷም ከለለ ለማን ትሰጣለች ማለት ነው ለእናቷ እህት ትሰጣለች ለአባቷ እህት የእናት እህት ከለለች ለእሷ ሊሰጥ ይችላል ወላኪን ቅድሚያ የሚሰጠው እዚህ ደረጃ ላይ ማነው የሚገርመው አስቡት የእናት እህት ታሳድጋለች የእናትህን ያሳደገቻት ልጅ ብትሞት ግን እነማን ናቸው መጥተው የሚወርሷት? የአባቷ ወገኖች ናቸው። አባቷ ወንድም፣ እነዚህ የመሳሰሉት ይመጣሉ። የአባቷ እህት፣ የአባቷ ወንድም መጥተው ይወርሳሉ። ግን ማሳደግ ላይ ቅድሚያ የተሰጠው ለማን ነው? ለእናትህ ቅድሚያ የተሰጠው ዘዊል አርሐም ፈኢነል ኻለተ አሉ ነቢዩ አለይሂ ሰላቱ ወሰላም የእናትህ እህት ማለት እኮ ዋሊደቱን ወላጅ ማለት ነው። እህቷን ነው የምታዩና አክስትህ እህቷን ነው የምታዩ። የእህቴ ልጅ እንግብግብ ነው የሚሉት። ይሄ ነገር አለ ነገር አለ። ብቻ ይሄ ነገር አለና ውርስ ላይ ይግቡ ላ አይታረምም። አላህ Subhanahu Wa Ta'ala ካመጣው ነብዩ አለይሂ ሰላቱ ወሰለም ከዘውል አርሃም ናቸው ብለው እነዚህ በሐዲስ በቁርአን ቦታ ቃል ተሰጣቸው አንሰጥም። ወያዕለም መን ሁወ አቅረቡ ኢለይና በዚህ አቅጣጫ በማሳደግ ደረጃ ላይ ደግሞ ነብዩ ተናገሩ። የእናት እህት በእናት ደረጃ ናትና ተብሎ እዛ ቦታ ላይ ተሰክታ ግን ፍርሳት አትችልም። ቦታ ላይ ነብዩ አለይሂ ሰላቱ ወሰለም ገድበውታል። ላኪን ሐባና ማሳደግ እንክብካቤ ላይ ከሆነ የሐቅ ሐቅ ይሰጣቸዋል ብለዋል ነብዩ አለይሂ ሰላቱ ወሰለም። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ይላሉ اذا اتى احدكم خادمه خادمه اذا اتى احدكم ኢዛ አታ ከመጣ አሐደኩም አንዳችሁ ዘንድ ከመጣ ኻድሙ አገልጋዩ ወይም ሰራተኛ ቢጣዓሚ ምግብ ይዞለት ሲመጣ ፈኢለም ይጅልሱ ባያስቀምጠው እንኳ ና ከሱ ጋር ካላስቀመጠው ፈልዩናዊልሁ ይስተው ሉቅመተን አው ሉቅመተን አንድ ጉርሻ ወይ ሁለት ጉርሻ ያጉርሰው ባሪያውን ማለት ነው መናቅ ያለበት ቢያንስ ቢያንስ አብሮ እሱን አስቀምጦ ከሱ ጋር ምግቡን ባይመገብም እንኳን ያጉርሰው እንጂ በቃ እሱ የቀረ የቀረውን መብላት አለበት ወይ ከኛ ጋር ይሄ ልዩ ምግብ ነው ወይ ምንድነው እንደዚህ አይነት ሂሳብ ውስጥ መግባት የለብንም ዋናውና ትልቁ ነገር ባሪያን አስቀምጦ አብሮ ማብላት ህፃናትንም አምጥቶ ማብላት ይሄ ነገር ነው ማለት ነው ከዚህ የሚፈልገው ያ ነገር እንኳን ባታድርጉ አጉርሷቸው ይላሉ ይሄ ለባሪያ ብቻ አይደለም ኻዲም ነው ያሉት። ኻዲም ማለት ደግሞ በአሁን ጊዜ ያሉትንም ኻዲሞች ይይዛል። በቤት ውስጥ ያሉ ሰራተኞች የለም አታጎርስ እንደዛ ከሆነ Thank معلش ከውርስ ገንዘብ ላይ አይቻልም። ከውርስ ገንዘብ ላይ ዋሪሶች የትም ከሌለ እነሱ ተስማምተው ሊሰጧቸው ይችላሉ። እንትን የቲም ካለ ግን በምንም አይነት መልኩ አይፈቀድም። ከምን ከምን አሳቢዎች አሉ። ናም አሳቢዎች እኮ መብታቸውን የራሳቸውን ገንዘብ መጠቅለል ስለዚህ እነሱ ፈቅደው የሚሰጡ ከሆነ እሱ የቲም ከለለ የቲም ካለ ግን ፈቃድ ራሱ አይጠይቅም። መጀመሪያ የቲም የቲም ነው ገና እንትን ስላልደረሰ ማለት ነው። አቅማቸም ወይ አቅም ሔዋን ስላልደረሰ መፍቀድም አይችልም። ገንዘቡ ራሱ ይታገዳል አይደል? የቲም ገና ኢዛ በለጋ አሹዳ ነው ትልቅ እድሜያቸው አቅመ አዳምና አቅመ ሔዋን ገንዘባቸውን ማንቀሳቀስ ደረጃ ሲደርሱ ብቻ ነው የሚለቀቅላቸው ገንዘቡ። ከዛም በፊት ግን የቲሞች ይታገዳል እንዳያባክኑ መፍቀድም አይችልም በገንዘባቸው እኔ ጋር አድጓልና ብሎ ምን ይደረግ ይችላል? እወርሰዋለሁ የሚል ጭቅጭቅ ሊነሳ ይችላል። ያ አይደረግም። አንድ ሰው ስላሳደገ አንድን አካል አይወርስም። ዋናው የውርስ መስመሮች በቁርአን በሐዲስ ተዘርዝረዋል። በእነዚያ መስመር ላይ የመጣ ብቻ ነው የሚወርስ ባያሳድገው እንኳን እዚህ የለፋለት እያለ በለፋበት ከአላህ ዘንድ አጅር ያገኛል። ወይ ደግሞ ከገንዘቡ የሚወስደው አጅር ደሞዝ ሊኖር ይችላል። አሳድጌበታለሁ፣ ወጪ አውጥቻለሁ፣ ወጪ መከፈል አለብኝ። ያ ሌላ ጥያቄ ነው። ወላኪን በውስጥ ደረጃ አይገባም። የዘር ሐረግ ካልሆነ በስተቀር ማለት ነው። ሸሪዓ የሚፈቅድ إذا أتى أحدكم عند عندك فندك متخادمه አገልጋዩ ወይንም እንትን ሰራተኛው ቢጧዓኒ ምግብ ይዞለት ሲመጣ ፈኢለም ይጅሊሱ ባያስቀምጠው መዓው እሱ ዘንድ ካላስቀመጠው ፈሊናዊልሁ ሉቅማ አንድ ጉርሻ ጉርሻው ሉቅመተይ ወይ ሁለት ጉርሻ ጉርሻው ሐዲሱ ሙተፈቅ ዐለይሂ ወለሱ ሊልቡኻሪ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال يا الله ملكتني عندي هلال ሴት ተቀጣች አሉ አንድ ሴት ጀሃነም ገባች አሉ ነብዩ አለይሂ ሰላቱ ወሰለም አዘና رجبت امرأة عندي تأسات قباش تالو في هرة عيدي بسبب هرة في مالت للابوتا من نبدأ في مالت وش تنوارد في بماءنا سبب بماءنا على بماءنا من اللي مدعي كلا وش يعني اللي مدعي كلا الزعون في هرة مالت بسبب هرة الله في السماء بلن بلن ناكر من مالتنا على السماء في سماءنا وش كل جزء أسمنا يا قطع من هذا شو تسميه كمان في علون في لغة العرب عند النحويين في مالت وش سمالتنا سلزي وعبي يسيطا سماء وسنا لا لا لا لا لا لا لا يا رجل في مالت وش سمالت علينا في سماءنا على سدلنا كثيرا حول حدث كان بزوجين اللي انت ملكتنا حتى من القرآن والسنة انت ملكتنا እዚህ ፊ ማለት ፊ በድመት ውስጥ ተቀጣጭ አይደለም። ፊ ሁልጊዜ ውስጥ ከሆነ በዚህ ራሱ ትይዟቸዋላችሁ ካመጡ ፊ ሰማ ፊ ማለት እኮ ውስጥ ማለት ነው ካለ እስኪ ና ይኸው የነብዩን ሐዲስ ላሳየ ማለት ፊ ሁልጊዜ ውስጥ ነው። ሁልጊዜ ውስጥ ላለመሆኑ አላ ነው ትለዋለህ። ያንኛው ሌላ ነው። ፊ ውስጥ ነው? አዎ ውስጥ ነው። ውስጥ ነው? አዎ ውስጥ ነው። ይሄው የነብዩ ሐዲስ እስኪፈስረው ዑዚበት ምራአቱን ፊ ህረቲን ብለዋል። ድመት ውስጥ ተቀጣች ነው የሚለው አይደለም። ቢሰበብ ህረቲን ብሎ መፈሰሩ የግድ ነው አይቀርም። ይህም ከፈሰረ ደግሞ ፊ ቢማዕና አሰበብ ከመጣች ወቢማዕና አላም ትመጣለች ማለት ነው። ቢደሊል ከቲር ተባባል ለዛ ደሊል ሆነ ኢንሻአላህ ዑዚበት ምራአቱን አንድ ሴት ተቀጣች አሉ ነብዩ አለይሂ ሰላቱ ወሰላም ፊ ህረቲን ምክንያት من هذا الجاد المطول سجنتها عشرات نبات حتى ماتت اسكمت مدة عشر سنين عشرات فدخلت النار فيها فدخلت النار اسات قبل فيها اي بسببها بذلك بجمة مكان اسات قبل لا هي اطعمتها ولا مجبتشات وسكتها على تطاشات اذا حبستها باكثر الشات كزي ولا هي تركتها ولا توشات تأكل من خشاش الارض يمدر تبعين انجل تلقب ምድር ላይ ያሉ የተለያዩ ተባዮችን እንድትለቅሙ ያለቀቀቻት አይጡን ምኑን የተለያየ ነገር ራሷን ለዘካፍችን ነበር ወይ አለቀቀቻት ወይ አስራት በረሃብ ገደለቻት በዚህ መካከል በዚህ ምክንያት ጀሃነም ገባች አሉ ነብዩ አለይሂ ሰላቱ ወሰላም ተግባባን እና እንሰሶች ማንኛውም አካል በእኛ እጅ ካለ እንክብካቤ ማድረግ ይወች ብክናል በበጋ የመሳሰሉት አሉ ይሄ በቀቀን የሚባለው በቀቀን ታውቃላችሁ በቀቀን አታውቁም አ ነው ታሩት ነው የሚባሉት ማለት እንትን የሚያደርጉ ማለት ነው። ድምፅን የሚደጋገሙ ኡ ስትላቸው ኡ ይላሉ እነሱ አሉ። እንደዚህ አይነት ያሳድጋሉ። አረንጓዴ color ምናምን ነው እና የተለያየ color ናቸው። እኔ አረንጓዴ color አይቻልም። ጠበቃ የሚባሉት ማለት ነው። በቀቀን ደግሞ እርግብ እርግብ ነው ብዛት እኛ ጋር የሚያደርገው ልጆች ማርባቱ ይፈቀዳል። እርግብም ይሁን ምንም ይሁን እንሰሶችን ማርባት ጦጣም ይሁን ዝንጀሮም ይሁን ሊያረባ ይችላል። ይጠቅመኛል ካለ ወይንም እንትን አድርገዋለሁ ካለ ይቻላል። ولكن ምን ማድረግ የለበትም ተዕዚብ አይፈቀድም። እነሱም በረሃብና በጥም መግደል ጀሀነም ውስጥ ያስገባል። በጣም ክልክል እና ፈደኸለት ናረ ፊሃ ኢለ በዙ ምክንያት ጀሀነም ገባች። ኸሻሽ ማለት من هرم الارض وحشراتها والعصافير ونحوها والسياق يقتضي أن التعبير إنما كان لأجل منعها من طعامها عن طعامها وشرابها متتنا مكبن سلكلكل الشاتن ولأجل قتلها جوعا وعطشا برهابنا بيتم سلقجل الشاتن በዚህ ምክንያት ነው ማለት ነው فلا دلالة في على تحريم قتل الهرة ድመትን መግደል ክልክል ነው ወላ አላ ጀዋዚ ይበቃል ላይ በቃም የሚለውን አንይዝም በልሆሳኪቶና ናሀዲን መስአል ድመት መግደል ይቻላል አይቻልም የሚለውን አልተናገሩም በረሃብ መግደል ግን ክልክል ነው እንሰሶችን በተዕዚብ መግደል ክልክል ነው ደብድቦ መግደል የሚታረዱ እንሰሶች ከሆኑ ማረድ ነው በሽተኛም ከሆኑ ራሱ አርዶ መገላገል ደብድቦ መግደል አይፈቀድም ምን ከሆኑ ምን ከሆኑ ስጋችን የሚፈላ ከሆነ ከዛ ውጭ ያሉትን በተለያየ ነገር ሊገደሉ ይችላሉ። ግን ግደሉ አትግደሉ የሚል ነገር ሳክት ነው። ነብዩ አለይሂ ሰላቱ ወሰለም ብስኩትን ያለፈው ዝም ነው ያሉት። ይቺ ሴት ጀሃነም ውስጥ የገባችው ድመቷን ምን ስላደረገቻት ነው? ስራ ብቻትና በረሃብ ስለገደለቻት ነው እንጂ ዝም ብላ ብትገን አልተነገረም። መግደል ሐራም ነው ወይ አልተነገረም። ይበቃል ወይ አልተነገረም። ወአህሰኑል አቅዋል ጀዋዙ ቀትለ ሐለል አድል ድንበር ከተላለፈችና ጥፋት ላይ ከተሰማራች መግደል ይፈቀዳል ማለት ነው። ግባባል ጅነትም ይሁን አደጋ የምታደርስ ከሆነ ውሻም ይሁን የሚናከስ ከሆነ መጥፎ ነገር የሚያደርስ ከሆነ ቤቱ መግደል ይፈቀዳል ማለት ነው። በተለያየ ነገር أحسن الأقوال في هنا الأقوال وإنما أورد المصنف هذا الحديث والذي قبله في هذا الباب للتنبيه على عظم مسؤولية المتكفل والحاضن زي النزول ሁለት ተከታታይ ሐዲሶች የተዘገቡት ሌላ ምንም አይደለም። ቃል ቢወጅብ ላይ ወጅብ የሚለው ላይ አይደለም። ዋናው ማንከባከብና ኃላፊነት የወሰደ አካል ኃላፊነት በወሰደው ላይ ተጠያቂ እንደሆነ ለማሳወቅ ነው የመጣው። እንስሳም ይሁን እንስሳም ይሁን وأن تعاهد المكفول بما يحتاج إليه ملاطفة والإحسان إليه من واجبات الكفيل وآدابه يسو سرعة ما له صعب كبيرة عند الله أخذ بها ويعذب لأجلها يتكتر جهنم من جواب الكونة وانجلوا التسلك حرام معنا بلوغ المرام نكيفها بهذا إن شاء الله እና ከዚህ የቀረውን አላህ ያግራላችሁ ጨርሱት እንደነገራችሁ የምትሄዱበትን ቦታ የሚሆን እንሻላ እና አብስሩ ካለ ከሹራ በኋላ የራሱን መንሀጅ የሚፈሰው ከሆነ ይደርሰዋል